የውዴታ ግዴታ መርፌ ፈላጊ ማረሻ ቢያነቅፈው አያየውም። ምዕራፍ አራት አስፈሪውንና አስደናቂውን ትዕዛዝ ከተቀበልኩ በኋላ እጅግ መረበሽና መጨነቅ ጀመርኩ። ያም ሆኖ አጉል ደፋሩና ሚስጥር የሚያቃትተው ልቤ ያመጣብኝ በመሆኑ እንደ ተነገረኝ ከመፈጸም ውጪ አማራጭ አልነበረኝም። የታዘዝኩትን እጾች አይነትና የሚገኙበትን ስፍራዎች በብዙ ድካም በአስገራሚ ሁኔታ ከተጻፈው የብራና ማስታወሻ ላይ ከተረዳሁ በኋላ ለፍለጋው ከምሰራበት መስሪያ ቤት የአስር ቀን ፍቃድ ወሰድኩ። ፍለጋውን ለመጀመር ሁሌም ለምርምር ስራዬ መስክ ስወጣ መኪና የሚያከራኘኝ ወዳጄ ዘንድ ሄጄ 2H Land Cruiser ተከራየሁ። አውላላ ሜዳ ላይ ቆሜ እንዳልቀር መኪናውን በደንብ ፈትሽልኝ ቢበላሽ መጠገን ይቅርና ምኑ እንደተበላሸ እንኳን ማወቅ የምችል አይመስለኝም አልኩት የመኪና አከራዬን። መኪና በጥሩ ሁኔታ አሽከረክራለሁ ብዬ አምናለሁ። ነገር ግን የመኪና ውስጥ እውቀት የለኝም። ለነገሩ የመኪና የውስጥ አካል ይቅርና የራሴን የውስጥ አካል ክፍሎችና ብልቶች እንኳን በደንብ የማውቃቸው አይመስለኝም። እኛ ሰዎች ስለ ብዙ ውጫዊ ምስጢር ለማወቅ እንጥራለን። ስለ ውስጣዊ አካል ብልቶቻችን አገልግሎት አሰራርና ችግር ሲገጥማቸው ምን እንደሚሰማን አናውቅም። ብቻ እዚህ አካባቢ ቆረጠኝ፣ ፈለጠኝ፣ ሳጨኝ፣ ፎረሸኝ፣ ወጋኝ፣ ጠዘጠዘኝ፣ በላኝ፣ አቃጠለኝ፣ ነፋኝ ወዘተ ከማለት ውጪ የጉበት ስራው፣ የጣፊያ አገልግሎት፣ የኩላሊት ተግባር፣ የአንጀት የስራ ድርሻ ምን እንደሆነ አንረዳም። ጉበት ሲቃጠል፣ ኩላሊት ሲበሰብስ አንጀት ሲታጠፍ ምን ምልክት እንደሚሰጥ አናውቅም። ጤናችን ሲታወክ ብቻ የሐኪም እርዳታ ለማግኘት እንጥራለን። በውስጣችን የተሸከምነውን ብልት ጉዳት ከውጭ ያለው ሐኪም አውቆ እንዲነግረን ተስፋ እናደርጋለን። ሕይወት ለባለቤቱ ለራሱ ሚስጥር ናትና ማኅበረ ሥላሴ ገዳምን የመጀመሪያ የጉዞ መዳረሻ እንዲሆን ወሰንኩ። የገዳሙን መግቢያና ስለ መንገዱ ለመጠየቅ ሳስብ አንድ ወዳጄ ገዳሙ ያሳተማትን ስለ ገዳሙ አመሰራረትና አጠቃላይ ይዞታ የምታትት ትንሽ መጽሐፍ አምጥቶ ሰጠኝ። ከመጽሐፏ ላይ ከተዘረዘሩ የስልክ ቁጥሮች መካከል ስሞክር አንደኛው ጠራልኝ። አንድ ረግ ያለ የወንድ ድምፅ ሃሎ አለኝ። ጤና ይስጥልኝ፣ ማኅበረ ስላሴ ገዳም ነው አልኩኝ። አዎን አባቴ አሉ በእርጋታ። አባቴ የባኮትን መረጃ ፈልጌ ነበር። ምን አይነት መረጃ አሉኝ። ኤውሎት አባቴ እኔ ሲሳይ ይባላለሁ። ወደ ገዳሙ መጥቼ ከአባቶች ዘንድ መገናኘት እፈልግ ነበር። እንዴት እንደምመጣ ግን መረጃው የለኝም አልኳቸው። ማን አሉኝ ስሞትን አሉ። ሲሳይ ይባላለሁ። ደህና ነው አሉ። ስሜ አዲስ የሆነባቸው አይመስልም። ቀጠሉና አይ ታዲያ በታህሳስ ማለቅ አይሻልም? አሁን መንገዱ በሙሉ ዳዋ ለብሷል። አልፎ አልፎም ገበሬዎች በእርሻ ዘግተውታል አሉ። ምክንያቱም የደወልኩት ጥቅምት ወር አጋማሽ ላይ ስለነበረ ነው። አባታችን አማራጭ የለኝም፣ እስከዚያ ድረስ መቆየት አልችልም አልኩና በውስጤ ደግሞ አባይ ጉደል ብለው አለይም በትሳስ የማን ልብ ይችላል እስከዚያው ድረስ አለ ያገሬ ሰው በየቀኑ የእድሜን ማጠር ማን በነገራቸው አልኩኝና እባኮትን በሚችሉት ሁሉ ይርዱኝ ብዬ ተማጸንኳቸው። እረ ምን ችግር አለው አባቴ፣ ብቻ እንዳይንገላቱ ብዬ ነው እንጂ አሉና እኔ አብሬዎት እንዳልጓዝ ጎንደር ላይ ስራ ታዝዤ ነው እና ገንዳ ውሃ ከተማ ከመድረሳችሁ በፊት ደረቅ አባይ የምትባል ትንሽ ከተማ ላይ ተገንጥላችሁ ወደ ደቡብ አቅጣጫ ነው የምትሄዱ። መኪና እስካስገባላችሁ ሞክሩና የቀረውን በእግራችሁ ሂዱ። ብቻ ገንዳ ውሃ አድራችሁ ቀደም ብላችሁ ሂዱ። ደረቅ አባይ ላይ ቄስ ገዳሙ የሚባሉ ሰው አሉ። እነግራቸውና ይጠብቋቸዋል አሉኝ። እግዜር ይስጥልኝ አባታችን፣ ማን ልበል እርሶን ግን? የጋዳሙ አበመምኔት ኖት አልኳቸው። እረ አባቴ እኔስ የገዳሙ ተላላኪ ረድ ነኝ። አባ ክንፈ ሚካኤል እባላለሁ አሉኝ በፍጹም ትህትና። አበመኔት የሚለውን ማዕረግ በግድ የጫንኩባቸው ያክል እየተሳቀቁ በዚህ መልክ የጉዞ መስመሬን አስተካከልኩ። ቀደም ብዬ ወደ መተማ ማኅበረ ስላሴ ገዳም ለመሄድ እንዳሰብኩ ለዶክተር ክብረ በዓል ስነግረው እርሱም ወደ አካባቢው መሄድ እንደሚፈልግ ነግሮኝ አብረን የጉዞ ቀን ነው መሰረት ለጉዞ ተዘጋጅቷል። በዚህ መካከል የዶክተር ክብረ በዓል አብሮ አደግ ጓደኛ የሆነ ኮንትራክተር እኔም ተዋውቄው ወዳጄ የሆነው ሺፈራው አብሮን ጭልጋ ይከል ድረስ እንደሚሄድ ነግሮን ሶስቱነን ከባህር ዳር በጠዋት ተነሳን። እኔ ምላችሁ በተለመደው በፎገር አድርገን በጎንደር ከምንሄድ ለምን በቁንዝላ በኩል አንሄድም አልኳቸው። ለምን አስፓልቱ አይሻለንም? አለ ሺፈራው። አውቃለሁ፣ ግን በዚያ በኩል ሄጄ አላውቅም። ጣና ሐይቅን በስተምዕራብ አቅጣጫ ምን እንደሚመስል ባየው ብዬ ነው አልኩኝ። ግሩም ሀሳብ ነው አለ ዶክተር ክብረ በዓል። በዚህ መሰረት ጉዞአችንን ከባህር ዳር ከተማ በስተ ምዕራብ አቅጣጫ ጀመርን። ከ20 ኪሎ ሜትር በኋላ ግልገል አባይ ስንደርስ እጅግ ጭቃ ሆኖ አገኘ ነው። ከየማሳውና ተራራው ተሟጦ የመጣ ለምና ምርታማ አፈር የተበጠበጠ በሶ ሆኗል። ዶክተር ክብረ በዓል ይህንን ሲያይ ኢትዮጵያ ወደ ውጭ ከምትልካቸው ምርቶች መካከል ቡና፣ አበባ፣ ጥራጥሬ የቅባት እህሎች ቆዳና ሌጦና የአፈር ደረል ጥቂቶቹ ናቸው። ለሌሎች ምርቶች በውጭ ምንዛሬ የምታስከፍል ቢሆንም የአፈሩን ደለር ግን በነፃ የምታበረክተው ነው። ምራቂ ማለት ነው አለ በምጸት። ቀጥሎም እንደ ሀገር ድክመታችን የሚጀምረው ለተፈጥሮ ሀብታችን በተለይም የሁሉ መነሻ ለሆነው ለአፈርና ለውሃ ከምንሰጠው ትንሽ ግምት ነው። በምዕራባውያን ሀገራት በተዘዋወርኩበት ሁሉ ወንዞቻቸው አልፎ አልፎ የኬሚካል ብክለት ቢያጋጥማቸውም የአፈር ደለል ግን እንዲወስዱ በፍጹም አይፈቅድላቸውም። ስለዚህ ኩልል ያሉ ንጹህ ናቸው። አለበለዚያ የኬሚካል ብክለት ቀለም ጥቁር ወይም ወደዚያ የቀረበ ቀለም ይኖራቸዋል እንጂ ቡናማ ወይም ቀይ ቀለም የላቸውም። ስለ አፈር መሸርሸር ካነሳው አይቀር የሚገርም መረጃ ልንገራችሁ እና በአሁኑ ወቅት ከሰሜን ምዕራብ ደጋማው የኢትዮጵያ ክፍል ብቻ 1.2 ሚሊዮን ቶን አፈር በየአመቱ ከተራሮችና ከእርሻ መሬቶች በጎርፍ እየተጠረገ ወደ ጎረቤት ሀገራት እንደሚጓዝ ጥናቶች ያመለክታሉ። 1.2 ቢሊዮን ቶን አፈር በ2 ሜትር ጥልቀት ብናከማቸውና ወደ ጎን ብናነጥፈው 1000 ካሬ ኪሎ ሜትር ወይም 100,000 ሄክታር ቦታ ያካልላል። ይህም በአሁኑ አወቃቀር በአማካኝ አንድ ትልቅ ወረዳ ይሸፍናል። ስለዚህ በየአመቱ በወንዞቻችን አንዳንድ ወረዳ እናጣለን ማለት ነው። ይህ በድንበር መገፋት በጎረቤት ሀገር ቢወሰድብን ምን ያክል እንደሚያበሳጨንና ተደፈርን ብለን ወደ ጦር ግንባር በወኔ ለመሄድ እንደምንነሳ መገመት ይቻላል። እኛ ኢትዮጵያውያን ለዳር ድንበራችን የምናሳየውን ጀግንነታችንን ያክል ለመሀል ሀገር መሬት መጎሳቆል ሲሆን ግን ጅላጅልነታችን መታየቱ አልቀረም አለና ራሱን በቁጭት ከመኪናው ወንበር መደገፊያ ጋር መታመት አደረገው። በንግግሩ ብርታት ሁለታችንም በዝምታ ተዋጥን። በመካከል ጨዋታ ለመቀየር በማሰብ ሽፌ ለምን ጉዳይ ነው ጭልጋ የምትሄድ አልኩት ሽፈራውን ምን እባክ አንድ ጤና ጣቢያ ለመገንባት ጨረታ አሸንፌ ስራውን አጠናቅቄ ቀሪ ገንዘብ ለማስለቀቅ ርክክብ ሲደረግ አንድ ገገማ የሆነ ተቆጣጣሪ መሐንዲስ ነኝ ባይ አስቸግሮኝ ለእርሱ እየሄድኩ ነው። ከእናንተ ጋር ለመጫወት ብዬ ነው እንጂ የ site መሐንዲሴ ትላንትና መኪናዬን ይዞት ሄዶ እየጠበቀኝ ነው አለ። ምንድነው ችግሩ? በዲዛይኑ መሰረት አልሰራችሁትም እንዴ? አልኩት። ሽፈራው የማያሳምን ነገር ለረጅም ሰዓት ሲነግረን ቆየና ባክህ ድሮም ሀበሻ ምቀኛ ነው፣ አሁን ትንሽ ሳለ ሰው አፉን ይዘጋል አለ። ዶክተር ክብረ በዓል የሽፈራው ንግግር ስላልተመቸው ማዶ ማዶ ሲያይ ነበረ። በመካከል ሀበሻ ምቀኛ ነው ሲል ግን ፊቱ ልውጥ ውጥ አለና ስማ ሽፈራው፣ በጣም ታሳዝናለ። ያልዘራኸውን ስታጭድ፣ ያልከመርከውን ስትወቃ ያላቦካኸውን ስትጋግር ያላነጎትከውን ስትጎርስ ለምን ሲልህ ሀበሻ ምቀኛ ነው ትለዋለህ እንጂ ሀበሻ እኮ ፍትሐዊ ነው አትለም። የህፃኑን ጡጦ የአረጋዊውን ከዘራ የሟሂቱን ምርኩዝ ስትቀማ የድሃውን ጉሮሮ ስትዘጋ ለምን ሲልህ ምቀኛ ትለዋለህ። ስማ ሀበሻ ፍትሐዊ እንጂ ምቀኛ አይደለም። ከጭንቅላትህ በእጅጉ የገዘፈ ባርኔጣ ደፍተህ ከእግርህ የረዘመ ጫማ አድርገህ ከትከሻ የሰፋ ካባ ደርበ ልትኮፈስ ስትሞክር እርግጥ አዳንቅልህም፣ ይልቁንም ሊሸረድድህ ይችላል። ያን ጊዜ ቶባክ ሀበሻ ድሮ ምቀኛ ነው ትለዋለህ። ያን ጊዜ ተወው ሀበሻ ድሮ ምቀኛ ነው ትለዋለህ። አንዳንድ ጊዜ ቤተሰቡን እንኳን በአግባቡ የማያስተዳድር ሰው የሀገር ሚኒስቴር ሲሆን ስሙን በአግባቡ መግለጽ የማይችል ሉዓላዊነትና ጥንታዊት ሀገር እንዲወክል አምባሳደር ሆኖ ሲሾም ምን ገዝቶ እንዴት ሽጦ ስንት አትርፎ እንዳደገ ሳይታወቅ በአቋራጭ የሀብት ማማ ላይ ሲቀመጥ እንዴ እንዴት ነው ነገሩ ሲል ቶባክ ድሮም ታዳጊ ሀገር መፈጠር መከራ ነው ትላለህ። ጅማት እስኪኮማተር፣ ሳምባ እስኪወጠር፣ ተረከዝህ እስኪነቃ፣ ወዝህ እስኪንቆረቆር እንደ ኃይሌ ተፈትለክ እንደ ደራርቱ ሩጥና ክብር ማን ይመቀኝሃል? ደራርቱ ወርቅ ብትለብስ ጥሩነሽና መሰረት ሀገር ሀር ቢያገለድሙ ማን ይቃወማቸዋል? ቀነኒሳ የወርቅ ዝናር ታጥቆ ቢዞር ኃይሌ በህንፃ ላይ ህንፃ በፎቅ ላይ ፎቅ ቢያቆም ማን ቅር ይሏል? ማንስ አይኑ ደም ይለብሳል? አንተ ግን የህዝብን ሀብት ዘርፈ የመንግስትን በጀት ልፈህ አየር በአየር ተንሳፈህ በሀብት ለመንሳፈፍ ስትሞክር ለምን ብሎ ሲጠይቅህ ምቀኛ ትለዋለህ። እውነታው ግን ከግብፅ ብትመጣም በመልካም ስራ አቧቦዬ አቦዬ ይልሃል። ግፈኞች ታሪክህን ቢሰቅሉት ተሰቀለ ቢሉኝ ዝናሩ ነው ብዬ ለካስ በላይ ኖሯል ትልቁ ሰውዬ እያለ ስምህን ከመቃብር በላይ ያውላል። ሀበሻ ውለታ የማይረሳ የዘመን ንፋስ የማይወስደው ሚዛናዊና ፍትሐዊ ህዝብ መሆኑን አትርሳ። ሞለጭላጫ ዘመነኛ ጥባቴ የራሱን የረከሰ ምግባር ለመሸፈን የወጣበትን ባህር ቢመርዘውም የውሃው ጣዕም የማይቀየር ጣፋጭ ነው አለ አመልካች ጣቱን ወደ ላይ አንስቶ እያወዛወዘ። ዶክተር ክብረ በዓል እንደ ደጋ በረዶ በአንድ የማቱን ሲያፈሰው ሽፈራው ግብረ ገብነት የሚጠብቅ ሰው ባይሆንም ቀናና ገራገር ነውና በዶክተር ክብረ በዓል አልተቀየመም። ዶክተር ክብረ በዓልና ሽፈራው አብሮ አደግ ጓደኛሞቹ ነው። ከአንድ ትምህርት ቤት የጨረሱ ቢሆኑም የህይወት ፍልስፍናቸውና መርሃቸው የሰሜንና የደቡብ ዋልታን ያክል የተራራቀ ነው። ሽፈራው በሲቪል ምህንድስና ሙያ በውጭ አገር የተማረ ሲሆን የራሱ የኮንስትራክሽን ተቋራጭነት ድርጅት አቋቁሞ አጭር በሚባል ጊዜ ውስጥ ባለሀብት ለመባል በቅቷል። ከዶክተር ክብረ በዓል ጋር የሚለያያቸው ጉዳይ ቢኖር ይኸው የሀብት ጉዳይ ነው። ለሺፈራው ገንዘብ እስካስገኘ ድረስ ማንኛውም ስልትና መንገድ መጠቀም ብልህነት ነው። ለዶክተር ክብረ በዓል ደግሞ ሀብት ማግኘት ብቻ ሳይሆን ሂደቱም ከሞራልና ከህግ አንጻር መታየት አለበት ባይ ነው። በብዙ ነገር የሚግባቡ ቢሆንም በዚህ ጉዳይ ግን ክብረ በዓል ሺፈራውን ሁልጊዜ ነክፈዋል። እንዲያውም ስኬቱን ይጠየፈዋል ማለት ይቀላል። ሲሳይ ጠላቴ አንተ ነህ። ከዚህ አብሾም ደብተራ ጋር ይዘህኝ የመጣ መርጌታ አይነት ሁሉ በልጅነቱ የሰጡት አብሾ ሳይበዛበት አልቀረም መሰል ሜዳና ተራራ ሲያይማ ጭራሽ ይነሳበታል አለ ሽፈራው። በዚህ ስንሳሳ ቆይተን ክብረ በዓል ድንገት አቁም አቁም አለኝ። አንድ አርሶ አደር ከማሳው መሃል ያለች ቁጥቋጦ እየጨፈጨፈ አይቶ ነው። መኪናውን በፍጥነት ለማቆም እየሞከርኩ እያለ በሩን ከፍቶ ዱብ አለና ወደ ገበሬው ሲሄድ እንደ እኔ መስሎ ብትጮህበትና ብዙ ብትፈላሰፍ በያዘው መጥረቢያ እግርህ እንዳያሳጥርልህ አለ ይፈራው። ዶክተር ክብረ በዓለም ዞር አለና መልሶ ለአንተ ቢጤው ጥባት የሚሰጥ ሕክምና መራራ ክኒን እንዲያም ሲል ሰርጂካልና አምፒቴሽን፣ ቀዶ ጥገናና ቆርጦ መጣል ነው። ለዚህ ምስኪን አርሶ አደር ግን እንደ ማሳጅ ያለ ነው አታስብ አለ። መቼም ንግግሩ ከእርሱ እይታ ጎን ለቆመ ቅቤ ሲያጠጣ፣ በተቃራኒው ለቆመ ግን አጥንት ድረስ ዘልቆ ይጠዘጥዛል። እኔም የሥነ ምህዳር ባለሙያ ብሆንም ዶክተር ክብረ በዓል በተለይ ስለ ስርዓተ ምህዳርና ብዝሃ ህይወት ሲናገር ጣልቃ መግባት አልፈልግም። ሙያውን የላይኛው የሳይንስ ጫፍ አድርሶ አወሳስቦ ማቅረብም ሆነ ምንም ግንዛቤ ለሌለው ቀለል አድርጎ ማቅረብ ተህኖበታል። እንዲያው በጥቅሉ ለሁሉም በልኩ እየሰፋ የማቅረብ ችሎታው ሁሌም በጣም ይገርመኛል። በአንድ ሙያ ውስጥ ያለን ሰዎች ከሙያ ባህር አንዳንዶቹ በበርሜል ሲቀዱ የእኔ ቢጤ ደግሞ በቀዳዳ ጣ ሳይቀዳና መግለጽም መተግበርም ላይ ተፈተፋል። ከአርሶ አደሩ ጋር እንደደረሰ በትህትና ሰላምታ ካቀረበለት በኋላ ለምንድን ነው እጽዋቱን የምትጨፈጭፈው? አለው በእርጋታ። ምን ያረጋል የነፍሳት የአይጥና የአራዊት መሸሸጊያ ይሆናል እንጂ አለ አርሶ አደሩ። እና ነፍሳትና አራዊቱ ቢኖሩ ምን ይጎዱሃል? እረ ነፍሳትና አራዊት ደግሞ ምን ጥቅም አላቸው? የእነሱ ቀረቤታም ደግ አይደል አለ ዶክተር ክብረ በዓል በረጅሙ ተነፈሰና እንደሱ መረዳትህ ትክክል አይደለም። ያው ለምን መሰለ ሰብልህ ምርት የሚሰጠው በሴትና በወንድ አበባ ተራክቦ ተፈጽሞና ተክሎቹ እርስ በርሳቸው ተዳቅለው ነው። እጽዋቶች ዘር ለመስጠት እንደ እንስሳት ተንቀሳቅሰው ወንዱ ወደ ሴቷ ሄዶ ተራክቦ መፈጸም አይችሉም የተተከሉ ስለሆነ። ስለሆነም ዘር ለመስጠት ተራክቦ መፈጸም አለበት። ተራክቦ ለመፈጸም ደግሞ ዘረመል አሸጋጋሪ ረዳት ያስፈልጋቸዋል። አንተ አራዊት ወይም ነፍሳት የምትላቸው ደግሞ በተፈጥሮ ምስጢር ይህንን የሚያከናውኑ ናቸው። ባቄላ ወይም አተር ወይም ኑግ ዘርተህ ጥሩ ዝናብ ስለጣለልህ በደንብ አለስልሰህ ስላረስክ ወይም በቂ ማዳበሪያና ምርጥ ዘር ስለተጠቀምክ ብቻ ምርት አይገኝም። በአበባ ወቅት እነዚህ ነፍሳት ተክሎቹን ካላዳቀሏቸው አነስተኛ ምርት በጊዜ ሂደትም የመከነ ዘር ታገኛለህ አለው። አርሶ አደሩም በመገረም እየተከታተለው ነበር። እናም እነዚህ ነፍሳት በማሳው መካከልም ይሁን ድንበር ላይ በየህዳጉ ባሉ ሳርና ቁጥቋጦ ይኖራሉ። አንተ ሰብልህን ዘርተህ ሲያብብ ተፈጥሯዊና መሰረታዊ የዘረመል አሸጋጋሪነት ስራቸውን ይሰራሉ። ለዚህ አገልግሎታቸውም አንተን ዋጋ አስከፍልሁም። ሲሆን ክብርና እንክብካቤ መስጠት እንጂ እነርሱንም ሆነ መኖሪያቸውን ማውደምህ የኋላ ኋላ በራስህ ላይና በጥቅምህ ላይ አደጋ መፍጠርህን ተረዳው አለው። እረገረገኝ እኛ የታውቀ ነው አለ አርሶ አደሩ። ቀጥሎም ያልተማረ መቼም ማጥፋት ነው አለ ከልቡ በሚመስል እስካሁን ልክ ነው ያልተማርክ ስለሆንክ ነው። አሁን ግን መረጃውን ስላገኘህ በጉዳዩ ላይ ከእንግዲህ አዋቂ ነህና ሜዳውን፣ ሸንተረሩን፣ ጋራውን ቁጥቋጦውንና ዛፉን ማራቆት ማቆም አለብህ አለው። እረ ተንግዲህማ እንዴት ሆኖ እንዲያውም እኛ እኮ ምን ነው የጥራጥሬ ምርትን ቢያለን ዘመኑ ይሆን እያልን ነበር አለ ዜማ ባለው ቃና። አሁን ልክ ነው። የጥራጥሬ ምርት በተለይ ሊቀንስ ይችላል። ለምን ብትል የጥራጥሬ ተክሎች ዘረመላቸው የሚሸጋግረው በነፍሳት ስለሆነ ነው። ማንኛውም ቀለም ያለው አበባ የሚያወጣ እጽዋት በነፍሳት ወይም በአዋፋት እርዳታ የሚሸጋገር ነው። የአበቦቹ ቀለምም እነዚህን ፍጥረታት ለመሳብና ለመማረክ ነው። አበባቸው ቀለም ከሌለው ግን ለምሳሌ እንደ ጤፍና በቆሎ ያሉት በነፋስ እርዳታ ይሸጋገራሉ ወይም ይዳቀላሉ ማለት ነው። እና ልብ በል እነዚህ ነፍሳት የግብርና ስራ አጋዥ መሆናቸውን ተረድተህ ርኅራሄ ማድረግ አለብህ፣ ቢያንስ ለምርት ስትል አለው። አረተ እንግዲህ ደግሞ ምን ነካኝ ጊዮርጊስ ይወቅ እንኳን ለራሴ ለአካባቢውም አስተምራለሁ። ሰው እንዴት አንዴ ተተስተማረ ወዲያ ማጥፋት ይችላል? ደግሞ ደግም አይደል አለ። አርሶ አደሩን ተሰናብተን ጉዞአችንን ቀጠልን። ወደ ቁንዝላ ስንጠጋ የመሬቱ አቀማመጥ ውበትና የአፈሩ ለምነት እየጨመረ መጣ። በስተ ምስራቅ የጣና ሐይቅ ውሃ በሰፊው ይፈልቃል። ይህ ደግሞ በበረሃ የምትጎመጅለት ሚራጅ ሳይሆን የእውነት ቅዱስ ውሃ እንደሆነ ህሊናህ ያውቀዋልና ልብ ይሞላል። መኪናው እንዳራቁም የወረድንና ነፋሻማውን አየር ማግሳባ አደረግኩት። ዙሪያውን ቃኝቼ ሳበቃ ውበት ከለምነት ጋር ያደለው ስፍራ ነው አልኩና ለራሴ ስማ ክብረ በዓል ፈጣሪን አግኝቸው ለምነኝ ከአሜሪካ ካሊፎርኒያን፣ ከፈረንሳይ ሞናኮን፣ ከመካከለኛው ምስራቅ ኳታርንም ቢሆን ርስት አድርጌ ልስጥ ቢለኝ ጌታ ሆይ ከሰጠኸኝ ሳይቀር ከታና ሐይቅ ጀርባ ከአቤ ጉበኛ ሀገር ከዱር ቤቴ ይስማላ ጀምረህ በስተሰሜን ደንቢያን አካለህ መንዳባ ገዳምን ጨምረህ በምዕራብ የቴዎድሮስን አገር ቋራን አሳፍተ ስጠኝ እንጂ እለው ነበር አልኩት በስሜት። ያንተ ነገር ይህማ የሰጠህ እናት ምድርህም አይደል አለና ከዚህስ በላይ የረጃጅሞቹ አንበሶች ምድር ጋምቤላ፣ የሐመሮቹ ምድር ኦሞ፣ የጌዲዮን አረንጓዴ ተራራ፣ ጊቤ ባሻገር የአባ ምድር፣ የማንጎ ጥላ የሸፈነው ባለወርቁ የሼህ ወጀሌ ምድር አሶሳ ራያና ዘቦ፣ ቆቦና ጊራና በደም የተሳሰርክበት ማንነት የፈለቀበት ሀገርህም አይደል። ባለማዕድኑ የአሊ ሚራ ሀገር አፋር፣ የበላይ ሀገር ቢቸና፣ የአያሌው ብሩ ሀገር ሰሜን ጃና ሞራ፣ የአሉላ መፍለቂያ ተንቤን፣ የጀግኖቹ ምድር የአድዋ ተራሮች፣ ክቡር ድንጋይ የሞላው ተንታና ደላንታ፣ የታደሰ ብሩ ሀገር ሰላሌ ሜዳውን ማን ወሰደብህ? የተንጣለለው ሜዳ ነው ወይስ የሰማይ ጥግን የሚታከክ ተራራ ያጠኸው? በረዶ የሚፈላበት ቀዝቃዛ ስፍራ ወይስ ጭው ያለ በረሃ ግመል የሚንጎማልበት ሀገር? ውሃ የሚተኛበት ረግረግ ወይስ የተንጣፈፈ መሬት? አሳ የሞላባቸው ሐይቆስ ወይስ ጨው የማሟበት ሐይቅ አፍዴራ? የዕጣንና ሙጫ የበረሃ ደን ወይስ ዝግባና ቀረሮ ያለበት ጫካ? ምን ጎደለብህ አለኝ። በዚህ መካከል ሺፈራው እየሳቀ ሲሳይ ክብረ በዓልን አትስመው፣ የሌላ ክልል ሁሉ እየጠራ ሀገርህ ነው እያለ እያነሳሳህ ነው። ከአሜሪካ ሲአይኤ ይዞት የመጣው ድብቅ ተልእኮ ሳይኖረው አይቀርም አለ። ታዲያ የተለያየ ክልልስ ቢሆን ያው አንድ ሀገር አይደለም እንዴ? አልኩት በአነጋገሩ እየሳቅኩ። በቃ እንግዲህ አንተም ከተጨመርክ ጭልጋ ስንደርስ ህገ መንግስቱን በኃይል ለመናድ ሲመካከሩ አገኟቸው ብዬ እንደማስቀፈድዳችሁ አውቁ አለን። ዶክተር ክብረ በዓል ቀበል ላደረገና እንዴ ህገ መንግስት የአንድ አገር ዜጎች አብሮ የመኖር ቃል ኪዳን ሰነድ መሆኑ ቀርቶ ዝንጀሮ የሚንደው የገብስ ነዶ ክምር አስመሰል ኮኮ ሲል ሁላችንም ተያይዘን ሳቅን። ለማንኛውም እኔ ጃል ብቻ ይህ ሁሉ ጸጋ የሞላበት አገር የእኔ አልመስልህ አለኝ። ፈጣሪ ምናልባት በሙሉ ልቡ መርቆ አልሰጠንም ማለት ነው አልኩት ዶክተር ክብረ በዓልን ወደ መጀመሪያው የውይይታችን ርዕስ መልሼ። እንዴት አለኝ። ታዲያ በዚህ ስፍራ ድህነት ምን አባቱ ይሰራል? ጉስቁልናስ ማንስ ፈቀደለት? አልኩት። እሱ ነተክን ነው፣ ይህን ምስጢር ከመፍታት የማርስን ምንነት ማወቅ ሳይሻል አይቀርም አለና ዋናው ችግራችን ግን የራሳችን የስራ ስልት፣ የእኛ የሆነ የስራ ቀመር፣ ከማንነታችን የሚመነጭ የእድገትና ብልጽግና ሀሳቤ ሳናዳብር ሁሉንም ከውጭ ለመቅዳትና ለመኮረጅ መሞከራችን እንዲሁም በቸገረን ቁጥር ፈጣሪን እያማረርን ለልመና እጃችንን መዘርጋት እንደ ስልት ማሰባችን ይመስለኛል ሲል ሺፈራው ጣልቃ ገብቶ በችግርህ ጊዜ እርዳታ መጠየቅ ወይም ልምድ ከውጭ መቅሰም ምን ክፋት አለበት? አለ ዶክተር ክብረ በዓል ቀበል አድርጎ በእርግጥ ልምድ መቅሰም ነውር አይደለም። ነገር ግን ያለህንና የጎደልህን ሳታውቅ ሁሉንም አግበስብሰህ ከውጭ እማራለሁ ብትል ውጤት አያመጣም። ከውጭ የተቀደውም እኮ በአግባቡ አይታወቅም አለና አስከትሎም ከገና ዛፍ እስከ engineering፣ ከወይዛይዝር ቴቁንጅና ውድድር እስከ እርሻ mechanization ከእንግሊዝ የገበታ ስርዓት እስከ ጃፓኑ ካይዘን ፍልስፍና ሁሉንም ሳንመርጥ እንደወረደ መቅዳት ሆነ እንጂ። እርግጥ ሙያ ከጎረቤት ልትማር ትችላለህ። መስራት የምትችለው ግን ቤት ባፈራው ብቻ ነው። ቤት ያፈራውን ሳታውቅና ሳታገናዝብ ሙያ ከጎረቤት ብትማር በእውነት የሚጠቅም ነገር አልተማርክም። በአንድ ወቅት የጎንደርን የጥምቀት በዓል የጎንደር ካርኒቫል ብለው ሰይመው ለዓለም ቱሪስት ለማስተዋወቅ የሞከሩ የዋሆች ነበሩ። አየህ በራቁት ዳንስ የሚታጀበውን ፍጹም ዓለማዊና ዘማዊ የሆነውን የላቲኑን ፌስቲቫል መጠሪያ ካርኒቫልንና ስርዓቱን ጥንግ ድርብ ካባ በለበሱ ካህናት ሽብሻቦ ከሚመራው የጎንደር መንፈሳዊ የጥምቀት በዓል ጋር ስታዳቅለው ይጨነግፋል። እናም በዚህ መልክ ከውጭ ሳንመርጥ ለማዳቀል እየሞከርን ስንጨነግፍ ነው የኖር ነው። አንድ ምሁር እንዳለው ስራችን ሁሉ በግራፍትድ አቦርትድ አዙሪት ውስጥ መሽከርከር እጣፈንታ ሆኗል አለና የቁጭት ረዥም ትንፋሽ ተነፈሰና ያም ሆነ ግን የምስጢሩ መፍቻ ዘመን መምጣቱ አይቀርም አለ ፍርጥም ብሎ። መቼ ይሆን እርሱ ዘመን አልኩት በምስጠት መልክ። እውቀት ከሃይማኖት፣ ታማኝነት ከኃላፊነት፣ ጥበብ ከሱባኤ፣ ጀግንነት ከትጋት፣ ሹመት ከችሎታ፣ እውነት ከርዕዮት ጋር የሰመረች ዘመን እውነት ይሆናል። እስከዚያው ግን በንጋት ጨለማ መዳከራችን ግድ ነው አለ ምንም እንኳን አልፎ አልፎ የጉዞዬ ዓላማ መሳካት ትዝ እያለኝ ቢያስጨንቀኝም በዚህ መልክ እያወጋን ዛፍ የተከበረበትን የአለፋ ወረዳን በሻውራ በኩል አቋርጠን የቅመሙን አገር ጣቁሳን አልፈን አይከል ከጠዋቱ አምስት ሰዓት አካባቢ ደረስን። የጭልቃ ወረዳ ዋና ከተማ የሆነችው አይከል ስሟን ያገኘችው የዚህ ጉዞ የመዳረሻ ከሆነው ማኅበረ ስላሴ ገዳም ምስረታ ጋር በተያያዘ መሆኑ ይነገራል። አብርሃና አጽብሃ ከጳጳሱ አቡነ ሰላማ ጋር ሁነው የክርስቶስ ነገረ ሥጋዌ እንዲገለጽላቸው ቢጠይቁ ወደ ሀገረ ቋራ ተጉዘው ከሚዳቋ አፍ እንደሚሰሙ ተነገራቸው። በዚሁ መሰረት ከአክሱም ተነስተው ጭልጋ አፋፍ ላይ ደርሰው ወደ ታች በረሃውን ሲያዩ ጊዜ የአክለነ ብለው ለመመለስ አሰቡ። የአክለነ ማለት ይብቃን ማለት ነው። ከዚህ የተነሳ ይህን የተናገሩበት አካባቢ አይከል ተባለ። እግዚአብሔር ግን በዚያው ሌሊት አሁን ገዳሙ ካለበት ተራራ ላይ ታቹ ሶስት የሆነ አንድ የብርሃን አምድ ከሰማይ እስከ ምድር ተተክሎ አሳያቸው። በዚሁ መሰረት ብርሃኑን ወዳዩበት ተራራ ተጉዘው ገዳሙን ለመመስረት በቁ በማለት የገዳሙን አመሰራረት ከአይከል ከተማ ስያሜ ጋር አያይዘው ሊቃውንቱ ይተርካሉ። በሽፈራው ጋባዥነት ምሳ ከበላም በኋላ ሽፈራውን እዛው አይከል ትተነው እኔና ዶክተር ክብረ በዓል ወደ መተማ ጉዟችንን ቀጠልን። ወይና ደጋማ አየር ንብረት ካላት አይከል ከተማ በትንሽ ርቀት ቁልቁል ወደ መተማ በረሃ መውረድ ልዩ የስርዓተ ምህዳር ትዕይንት ይፈጥራል። ማራኪው መልክዓ ምድር ከልዩ የእጽዋት ስብጥሩ ጋር አስደሳች የመሆኑን ያክል ከዚህም ከዚያም ተራራው ላይ ያለ ጊዜው የሚጨስ የሚቃጠል ዛፍ መመልከት ግን ጨጓራ ይልጣል፣ ልብ ያሳዝናል። አልፎ አልፎ እየቆምን ሙያዊ ክርክርና ውይይት እያደረግን አንዳንዴም ነዋሪውን እያነጋገርን ተጉዘን ወደ 10 ሰዓት አካባቢ የመተማ ወረዳ ዋና ከተማ ከሆነችው ሞቃታማዋ ገንዳ ውሃ ከተማ ደረስን። ከዶክተር ክብረ በዓል ጋር ማታ ካረፍንበት ሆቴል ራት በልተን የገንዳ ውሃን ወበቅ ለመቋቋም በረንዳ ላይ ቁጭ ብለን ለስላሳ በአምቦ ውሃ እየጠጣን ስናወራ ሁልጊዜ ጠይቀሃለሁ እያልኩ የረሳው ጥያቄ ነበረኝ አልኩና ብዙ ሰው ከአሜሪካ ሄዶ ለመኖር በሚታትትበት በዚህ ዘመን በአሜሪካ ዩኒቨርሲቲ የፕሮፌሰርነት ቦታ ያገኘ የተደላደለ ሙያና ስራ ባለቤት የሆንክ እንዴት ይህን ሁሉ ጥለ ወደ ኢትዮጵያ መጣህ? አልኩት። ፈገግ አለና አንተ እንኳን ይህን ጥያቄ ትጠይቀኛለህ ብዬ ገምቼ አላውቅም ነበር አለኝ። እንዴት? አልኩት። ሰውን ወደ አገሩ እንዴት መጣ ብለው ከሚደነቁ ሰዎች መካከል ስለማትመስለኝ ነዋ አለ። ያው ብዙ ሰው አሜሪካ መኖር ለራስ ባይመች ልጅ ወልዶ ጥሩ ትምህርት አስተምሮ የኢትዮጵያን ስም የሚያስጠሩ ዜጎች ማውጣት ይቻላል ስለሚባል ነው እንጂ አልኩት። ስማ ሲሳይ አለ በሰፊው ለማስረዳት እየተመቻቸ። ስማ ሲሳይ ሀገሬን እወዳለሁ ከሚል ከእንዳንተ አይነት ወንድም የማልጠብቀው ጅላጅል ጥያቄ ቢሆንም ስለጠየከኝ መመለስ ይኖርብኛል። ሁልጊዜ አመለካከቱና ፍልስፍናውን የሚመለከቱ ጥያቄዎች ሲቀርብለት መጀመሪያ ዝምታን ይመርጣል። ከቆሰቆሱት ግን እስከ ጥግ ደርሶ ሄዶ እንደሚገልጽ ስለማውቅ እኔንም ጭምር የሚነካ ቢሆንም ስለማይምረኝ ተረጋግቼ ተቀበል እንግዲህ አልኩት ራሴን። ማንም ሰው ከሀገሩ ለምን ወጣ? እንዴትስ ወደ ሀገሩ ገባ? እንዴት ሀገሩን ጥሎ ይሄዳል ተብሎ ሊወቀስ አይችልምም አይገባምም። ምክንያቱም ኢትዮጵያዊነት እዳ ፍዳ፣ ኢትዮጵያዊነትም እስር ቤት አይደለችምና። ይልቁንም ኢትዮጵያዊነት ክብር፣ ኢትዮጵያም ፍቅር ናት እንጂ ይሁን እንጂ በምዕራቡ ዓለም ወይም በሌላ ውጭ ሀገር ስትኖር ለኢትዮጵያ እንደምትኖር አስበ መመጻደቅ የሚገባ አይመስለኝም። አሜሪካና ካናዳ፣ እንግሊዝና ጀርመን ወይም አውስትራሊያ ልጆች ወልደ ብታሳድግ ለወግ ለማዕረግ ብታበቃ መልካም ሊሆን ይችላል። ግን ኢትዮጵያ እንዲያስጠሩ ብዬ ነው ማለት ግብዝነት ይመስለኛል። በአሜሪካ የትምህርት ስርዓት ተምሮ በአሜሪካ ተቋማት ተቀጥሮ ውጤታማ ቢሆን የሚጠቅመው አሜሪካ እንጂ ኢትዮጵያ ሊሆን አይችልም። ትውልደ ኢትዮጵያዊው አሜሪካዊ የሰራው ሮኬት ወደ ውሃ መጠቀ ቢባል ለኢትዮጵያ ጥቅሙ ምንድን ነው? ውጤታማዎች የማይኖርባት ሀገር ሆና ከመታየት በስተቀር ትርፏስ ምንድን ነው? አንድ ትውልደ ኢትዮጵያዊ በኦሎምፒክ ሜዳ ሮጦ የፊንላንድን ማሊያ ለብሶ ለፊንላንድ ሜዳሊያ ቢያስገኝ ኢትዮጵያ የምታገኘው ጥቅም ምንድን ነው? ከፍ ብሎ የሚውለበለበውስ ባንዲራ የማን ይሆናል? ኢትዮጵያ ኢትዮጵያ የሚሉ የሚያማምሩ ህጻናትን ወልደ ብታሳድግ የእድሩን ድንኳን፣ የሰርጉን ዳስ የሆንና የድግሱን ጉዝጓዝ ጨፌ መቼ ያዩት? ኢትዮጵያዊ ሲከፋው ጃሎ ሲል፣ ሲነሽጠው ሲያቅራራ፣ ሲያዝን ወዬ ሲል፣ ደስ ሲለው ሲደልቅ መቼ ስነ ልቦናውን ተረዱት? ህመምክን የማያውቅ ባለመድኃኒት፣ ልክን የማያውቅ አልባሽ፣ አምሮትክን የማያውቅ አጉራሽ፣ ስሜትክን የማይረዳ አጽናኝ፣ የኑሮ ድቀትክንና ግፍህን ከጎኑ የሆነ ያላየ ተቆርቋሪ ደግሞ የሚጠቅም አይመስለኝም ሲል በለው እንግዲህ አልኩ ለራሴ አየህ አሜሪካ ተምሮ በአሜሪካ ሆስፒታሎች የተራቀቀ የልብ ሰርጅን ልጅ ከምታመጣ ይልቅ በፎገራ ሜዳና በኦሞ ሸለቆ ለሚኖሩ ህዝቦች የወባ ንዳድን ኪኒኑን ሰጥቶ የሚያክም ነርስ ለኢትዮጵያ ብታወጣ የበለጠ ጠቅመሃታል። የአሜሪካ ጠፈር ምርምር ናሳ ውስጥ የአስትሮፊዚክስ ሊቅ ልጅ አውጥተህ ትውልደ ኢትዮጵያዊው ከሚባለው ይልቅ ውሃ ከከርሰ ምድር አውጥቶ የከብት ጭራ ተከትሎ የሚንከራተተውን አፋር ወይም ሶማሌ ጥም የሚቆርጥ መለስተኛ ቴክኒሻን ብታበረክት እርዳታ ከፍ ያለ ነው። ኢትዮጵያን ቁስሏን በጨው ውሃ አጥቦ ዘይት ቀብቶ በንጹህ ሻሽ የሚያስርላት እንጂ ባህር ማዶ ሆኖ በትውልዱና በደሙ ብቻ ያውም ወረቀት ላይ የማይሰፍር ማስተዋወቅ ብዙ ይጠቅማታል ብዬ አላምንም። ኢትዮጵያውያንና ትውልደ ኢትዮጵያውያን በባዕድ አገር ሄደው በስኬታቸው ለባዕዳን በረከት አምጥተው ስማቸው ከገነነው ይልቅ ኦስትሮ ጀርመናዊው ካርል ሄንዝ የተደላደለ ኑሮውንና ዝናውን ረግጦ መርሃቤቴን ቤቴ ብሎ የገባ የጀማ ወንዝ ላይ የብረት ድልድይ የዘረጋው ለኢትዮጵያ የቁም ነገር ልጅ ነው ብዬ አምናለሁ። ያለ ዕድሜ ጋብቻ በፈጠረው ቀውስ በውሊድ ተጎድተው ሽንታቸውን መቆጣጠር ተስኗቸው ከረፋችሁ ተብለው የተገፉ በሺ የሚቆጠሩ ሴቶችን ህይወት ለመቀየር የምዕራቡን ዓለም የሞቀ ኑሮ ትተው የቀረውን ዘመናቸውን ለዚች ውብ ሀገር ኢትዮጵያ ያበረከቱት ጥንዶች ዶክተር ሐምሊንና ባለቤቱ ለኢትዮጵያ የበለጠ ይቀርቧታል። የጎንደሩን የቀዶ ጥገና ሐኪም ዶክተር በርናንድ አንደርሰንን ታውቀው የለም? ኢትዮጵያዊነት ሚስቱን ሀገርሽን ሀገሬ፣ ህዝብሽን ህዝቤ ብሎ የትውልድ ሀገሩን ጃማይካን፣ የእንጀራ ሀገሩን አሜሪካን ትቶ ጎንደር የከተመ ደከመኝ ሳይለቸኝ ሳይል ህዝቡን ያገለገለ ብዙ ኢትዮጵያውያንን በሙያም በምግባርም የወለደ እርሱ ነው ኢትዮጵያን ከልቡ የወደዳት። በአንድ ወቅት አንዲት እናት ከደዌያቸው ስለፈወሳቸው ከስቃይ ስለገለገላቸው ተደስተው የተባረኩትን የሙያ እጆቹን ስመው ሲያበቁ መቀነታቸውን ፈተው አስር ብር አወጡና በል በዚህ ምሳህን ብላ ይሉታል። ታላቁ ሰው ዶክተር በርናንድ በምሳ ሰዓት ከቤቱ ደውሎ ለምሳ ቤቱ እንደማይሄድ አስታወቀ። የአስር ብር ምሳ ሊገኝበት ከሚችልበት ስፍራ ከቀን ሰራተኞች ምግብ ቤት ሄዶ ክብሩንና ማዕረጉን ረስቶ የአስር ብር ምሳ በላ። በልስቲ ንገረኝ ሲሳይ፣ ማን ነው እንደዚህ ሰው የዚችን ገጠሬ እናት ችግር የፈታ? ማንስ ነው ፍቅሯን የተረዳ? ማን ነው ፍቅሯንስ ያከበረ? ማን ነው ምርቃቷንስ ልቡን የነካው? ለእኔ ኢትዮጵያውያን ኢትዮጵያውያንን መውደድና ኢትዮጵያዊነት ጥልቅ በሆነ ስነ ልቦናና ትስስር አብሮ በመኖር የሚገኝ እንጂ በደንብ ብቻ የሚተላለፍ ነው ብዬ አላምንም። የምዕራቡ ዓለም ገፍቶኝ ሳይሆን ትቼው ወደዚች ሀገር ስመጣ በቀን ሶስት ጊዜ የምታጠብበት ሙቅ ውሃ፣ ከፈለክበት ቦታ በፈለክበት ሰዓት የሚያደርስህ የከተማ ውስጥና ውጭ የህዝብ ትራንስፖርት፣ የሚደላ የመሬት ውስጥ ባቡር፣ ረጅም ሰዓት በሰራ ቁጥር የሚታፈሰው ቁና ቁና ዶላር ጉዳይ ኖሮ ወደ ተቋማት ስትሄድ ዋትካና የሄልፒው የሚለው የሰለጠነው የህዝብ አገልጋይነት ሲቀር በኑሮ የምቾትን ሳይጎድል ቀርቶ አይደለም። በተቃራኒው እዚህ ሀገር ስትኖር ጠዋት ፊትክን ልትታጠብ ስትል ውሃ ሄዳለች። ማታ ቤት ስትገባ መብራት ጠፍቷል። ጉዳይ ልታስፈጽም መስሪያ ቤት ስትሄድ አልገቡም፣ ስብሰባ ላይ ናቸው፣ መመሪያው አይፈቅድም፣ ያስጠይቀኛል፣ ሳምንት ተመለስ፣ አይቻልም የሚሉ ከሰው ሳይሆን ከአጋንንት አፍ የሚወጡ የሚመስሉ መልሶች ሳያስከፉኝ ቀርተው አይደለም። ያም ቢሆን የድክመታችንም ተጠያቂ መፍትሄ አምጪም የበረከታችንም ተካፋይ ራሳችን ነን ብዬ አምናለሁ። ከማዶ ሆነን በረጅም እንጨት እያማሰልን የሚጣፍጥ ወጥ መስራት አይቻልም። ያም ሆኖ ግን አንድ እውነት አለ። ምን መሰለህ አለ ሲናገር፣ ምንጊዜም ሰውን ስሜት ውስጥ ይከታል እንጂ እርሱ የስሜት ደርዝ አይለቅም። ኢትዮጵያ ውስጥ ኑሮ በእሾ የተከበበ ጽገሬዳ ነው። የተወሰነ ጊዜ ቆይተህ በእርካታ እሾሁን በጥንቃቄ አልፈህ ጽገሬዳውን ስታቀኝ በቃ ዘላቂ ፍቅርና ውበት ደስታና ሰላም ይሰጥሃል። ደስታህና ፍቅርህን የሚጋራልህ ብዙ ሰው በዙሪያ አለ። ሰው ነህና ብታገባ ይዘፈንልሃል፣ ብትታመም ይታዘንልሃል፣ ብትሞት ይለቀስልሃል። እናም ሰው መሆንህ ያኮርሃል። በምዕራቡ ዓለም ጽጌሬዳው ቅርብህ ነው። እስከ ድረስ ለማግኘትም በእሾህ አልተከበበም። ችግሩ ግን ብቻህን ሩጠህ ጽጌሬዳውን እንዳገኘህ መዓዛውን ልትስብ ብቻህን ስትመቻች ውስጡ በእሾህ የተሞላ እንደሆነ ትረዳለህ። አንተ በምዕራቡ ዓለም ከቁጥሮች መካከል የምትኖር ቁጥር ነህ። ያኔ ኑሮህ ጎምዛዛ ወይም ጣዕም አልባ ይሆንብሃል። እንደ ሰው መብቶችህን በእጅጉ የተከበሩ ቢሆንልህም ብቻህንህና ሰው መሆንህ ያስጠልሃል። እና በዚህ ምክንያት ነው ወደ አገር የመጣሁት። በመምጣቴም በሕይወቴ ትክክለኛ ውሳኔ እንደወሰንኩ ይሰማኛል አለና በረጅሙ ተነፈሰ። ይገርማል አልኩና ነገ በጠዋት ስለምንነሳ አሁን እንግባና አንተኛ ብየው ተነሳው። እንደ እውነቱ ግን መተኛ ትፈልግ አልነበረም። የነገረኝን ሁሉ ወንፊት አእምሮ የሳያፈሰው ወደ ማስታወሼ ለማስፈር ነበር እንጂ